እንመለከታለን። ሶላቱል ጀማዓ የህብረት ሶላትና ወልኢማማ ስለ ኢማምነት ማን ኢማም ይሁን ኢማምን እንዴት አድርገን ተከትለን መስገድ እንዳለብን የሚመለከቱ ሐዲሶችን እናያለን በዚህ ሐዲስ عن عبد الله بن عمر رضي الله تعالى عنه أن رسول الله صلى الله عليه وسلم قال يا الله ملاكتنيا بلوال يا الله ملاكتنيا اندي بلوال إيالنو عبد الله بن عمر አንድ ሐዲስ ብያለሁ የቀረ ሐዲስ የለማ ባቡ ሶላተል ጀማዓቲ ወል ቀጥሎ ይሄ ነው እናንተም ላይ ስለ ሶላተል ጀማዓና ስለ ኢማምነት ማለት ነው ስለ ኢማምነት የሚመለከት ሐዲስ እናያለን እ ምንድነው ግልጽ አድርጉ ጠይቁኝ እ እ የአይሻ ስምንት ረካ አዎ የላችሁም ነበር ማለት አይሻ አራት ረካ አለች፣ ስምንት ረካ ብላለች፣ አስራ ሁለት ረካ የሚል ሁለት ረካ የሚሆን ስድስት ረካ የሚሆን ይቻላል። ከአስራ ሁለት ስላለው ድረስ ማለት ነው ያለን የአይሻ ሰግደዋል የሚል ሰግደዋል እያለች ሌላ ቦታ አይሰግዱም ነበር ለምን አለች? ጀምዑን ነገርኳችሁ። ባቡ ሶላት አልጀማዓቲ ወልኢማማ የኢማምነትና ሶላት አልጀማዓ አን አብዱላህ እብኒ ዑመር ረዲየላሁ ተዓላ አንሁማ አነ ረሱለላህ ሰለላሁ ዐለይሂ ወሰለም ቃል የአላህ መላክተኛ እንዲህ አሉ صلاة الجماعة የጀማዓ ሶላት አሉ የጀማዓ ሶላት أفضل ትበልጣለች ሚን ሶላቲል ፈዝ ከብቸኛ ሶላት ከነጠላ ለብቻ ከመስገድ ማለት فذ ማለት بمعنى المنفرد ማለት ነው ብቻውን ከሚሰገድ ሶላት ትበልጣለች አሉ በምን ያክል بسبعين وعشرين درجة بها سبعة درجة تبلس على الشام حديث متفق عليه بخاري مسلم يزجبوا تحديث له صلاة الجماعة أفضل يبلس من صلاة الفجر كم يتسجد صلاة بسبعين وعشرين درجة بها سبعة درجة يبلس قالوا النبي عليه الصلاة والسلام ቀጣይ ወለሁማ አሁንም ለቡኻሪና ለሙስሊም ወለሁ ካለ ለአንድ አካል ነው የምትመልሱት። ወለሁማ ካለ ደግሞ ከኋላ ሙተፈቅ ቡኻሪና ሙስሊም አብዳውና ነሳኢ የሆነ ነገር ሊሆን ይችላል። ለሁለት ሰዎች ነው የምትመልሱት። ولهما አሁንም ለቡኻሪና ለሙስሊም ላይ የተረጋገጠ ሐዲስ አለ። ምን የሚል عن أبي هريرة ከአቡ ሁረይራ የተዘገበ ነው። አብደላህ ብን ዑመር የላይኛው ነው። አቡ ሁረይራ ዘገባ ላይ ደግሞ ሶላቱል ጀማዓቲ አፍሉ ሚን ሶላቲል ፈዚ ይልና አቡ ሁረይራ بخمس وعشرين جزءا ነው የሚለው ምን በሚለው ቦታ ላይ በሰብዕን ወዕሽሪነ ደረጃ በሚለው ቦታ ላይ ይመተካት ብቻ ነው አድርጉት ይሄን ሐዲሱ ተመሳሳይ ነው አቡ ሁረይራም የዘገበው አብደላህ ብን ዑመርም የዘገበው ሁለቱም متفق عليه ሐዲስ ነው بخمس وعشرين جزءا ነው የሚለው አቡ ሁረይራ ላይ ይህንን ስታገናኙ صلاة الجماعة የጀማዓ ሶላት أفضل ይበልጣል ሚን ሶላቲል ፈርድ ለብቻ ከሚሰገድ ሶላት በምን ያክል بخمس وعشرين جزءا በሀያ አምስት ክፍል ይበልጠዋል ማለት ነው። በሀያ አምስት ክፍል ይበልጠዋል ይላል። ወከዛ ቡኻሪ እዚሁ ቡኻሪ ላይ عن أبي سعيد ከአባ ሰዒድ ይዞ ቡኻሪ ላይ ደግሞ وقال درجة ብሎ ቀይሮታል። አሁንም ሐዲሱን ስሙ። አባ ሰዒድን አልኹድሪ ቡኻሪ ላይ ብቻ የተዘገበ ሐዲስ ነው፣ ሙተፈቅ ላይ አይደለም። ምን ይላል? ሶላቱል ጀማዓቲ አፍዶሉ ሚን ሶላቲል ፈርድ ቢኸምሲ ወዕስሪነ ደረጃ ይላል። የዚህኛው ደግሞ ተግባባን አይደል? ቢሰብዒን ወዕስሪነ ደረጃ ቢኸምሲ ወዕሽሪነ ጁዝአ بخمس وعشرين ደረጃ የሚላል ራሱ ጁዝ እና ደረጃ ተመሳሳይ ናቸው ማለት ነው። ለምን በሀያ አምስት ደረጃ የሚል ስላለ ደረጃና ጁዝ ተመሳሳይ ናቸው። ክፍል ወይንም ደረጃ ማለት ነው። በሀያ አምስት ይበልጣል ይላሉ። ተጋብተናል። ከዚህ ላይ ነው ዑለማዎች ሶላተል ጀማዓ ዋጅብ ነው ወይስ ዋጅብ አይደለም በሚለው ላይ የራሳቸው ኺላፍ አለ። ኺላፈል ዑለማ አለ በዚህ ላይ ኢማሙ አቡ ሐኒፋ፣ ኢማሙ ማሊክ፣ ኢማሙ ሻፊዒ ሶስቱ አኢማዎች ሶላተል ጀማዓ ሱነተ ሙአከዳ እንጂ ዋጅብ አይደለም ብለዋል። ለምን ሲሏቸው መረጃቸው አሃ ሶላተል ጀማዓን አወዳድረውታል ነብዩ። ለብቻው ከሚሰግድ ሰው ከጀማዓ ጋር የሚሰግድ ሰው በ27 ይበልጣል ነው እንጂ አሉት። ሶላተል ጀማዓ ይወጅባል አላሉት። ደረጃው ልዩነት ሊኖር ይችላል እንጂ የዛኛው ሶላትም ተቀባይነት አለው ማለትም ከዚህና የደረጃ ልዩነት ብቻ ነው የሚፈጠረው ብለዋል። መረጃ አድርገው አቅርበውታል ሶስቱ አኢማዎች ማለት ነው። ኢማሙ አህመድ ግን ዋጅብ ነው ነው ያሉት። ዋጅብ ነው ሐዲስ ይመጣልናል። ዋጅብ ነው ሶላተል ጀማዓ ዋጅብ ነው። የካተኑ ደግሞ ሱናውን ስንመለከተው በጣም የሚያስይዘው ነው። እንዳውም ኢማሙ እብኑ ተይሚያ ሸኹል እስላም እብኑ ተይሚያ እንዳሉት ነገር አለ። ሶላቱል ጀማዓ شرط لصحة الصلاة ብለዋል። ጀማዓ መስገድ ራሱ ሶላቱ ተቀባይነት ሊኖረው ዘንዳ ምንድነው ሸርጥ ነው መስፈርት ነው ብለዋል። ለብቻ የሚሰገድ ሶላት ጭራሽ ተቀባይነት የለውም ወደ ማለት ማለት ነው። ኢማሙ አህመድ ግን ዋጅብ ነው፣ ግን ቤቱ ቢሰግድ ሶላቱ ተቀባይነት አለው። ዋጅብ ነገር ግን ወንጅሏል። ጥሷል፣ ወንጀል ሰርቷል ይላሉ። ልዩነታቸው ይሄ ነው። እብኑ ተይሚያና እና ኢማሙ አህመድ መካከል ያለው ልዩነት ኢማሙ እብኑ ተይሚያ ምንድነው ነው ያሉት? ጭራሽ ሸርጥ ነው ነው ላ ሶላተ ሊመን ለም ጀማዓ ያልሰገደ ሰው ሶላት የለውም። ሐዲስን ያስጋል ይሄ እና ነው ግን ዋጅብ ነው ወዳ ላይ ያመዝናሉ ብዙ ዑለማዎች። መስኪን ነው ይሄንኛው 27 እና 25 አይለያይም ወይ ቁጥር 25 እና 27 የቁጥር ልዩነት ኺላፍ አይባልም። ለምን ከ25 እስከ 27 ሰባት 26 25 27 ሀያ ያገኛል። ምን ሊሆን ይችላል? አንደኛ ተቅዋው ይወስናል። ሁለተኛ አራቱንም ረካ ያገኘ 27 ካገኘ ሶስት ረካ ያገኘ ደግሞ 25 ሊሆን ይችላል። ችግር ወይ ደግሞ እንደ ሰፈሩ ርቀት ሊሆን ይችላል። አንዱ ሁለት ኪሎ ሜትር ርቀት የሚመጣ ከሆነ አንዱ አንድ ኪሎ ሜትር የዛኛው 27 የዚህኛው 25 ሊሆን ይችላል። ተቅዋቸው ይወስነዋል፣ ሁሹዓቸው ይወስነዋል፣ ጡመኢና ይወስነዋል፣ ኢማሙ ይወስነዋል። ራሱ አህሉ ሱና ኢማምና ዘረክረክ ያለ ሰው የሚያሰግደው ራሱ ሊለያይ ይችላል። በጣም ይለያያል። ሱብሃንአላህ እ የጀማዓው ቁጥር ጀማዓው ብዙ ጀማዓና አነስተኛ ቁጥር ያለው ጀማዓ 25 27 ላይ ያስጥ ይችላል። ስለዚህ 27 እና 25 በጣም በብዙ ነገር ይለያያሉ። ችግር የለም። እክትላፍ አይባልም። የቁጥር ግጭት እንዳትሉ ነው። ለማንኛውም አይዎች በሚያሉት ሶስቱ አይማዎች ይህንን ሐዲስ ተጠቅመዋል። እነዚህን ሐዲሶች ለምን ነብዩ ሙካበላ ነው ያያዙ ነብዩ አወዳደሩ እንጂ ይሄንኛው ከዚህኛው የተሻለ ነው እንጂ አሉት ውድቅ አላደረጉትም። ስለዚህ ዋጅብ አይደለም ጀማዓ የሚለውን በዚህ መረጃ አድርገዋል። ኢማሙ አህመድ ደግሞ ቀጣዩን መረጃ አድርገውታል። እስኪ ኢማሙ አህመድን እንይ። وعن أبي هريرة የቱ ሐዲሱ ለሶላተል ጀማዓ ለፈርድ ነው ለፈርድ ነው። ሱና ሶላተል ጀማዓ ሱና ሶላተል ጀማዓ ተራዊህ ናም ሌሎችን ለብቻ ነው የምንሰግዳቸው። ለጀማዓ የሚሰገድ ሶላት ሶላተል ተራዊህ ሶላት በረመዳን የሚሰገደው ማለት ነው። አታዊትርን ከዛ ውጭ ባለው ጊዜ ለብቻችን ነው የሚሰገደው። ሊሰገድ ይቻላል እንጂ እ ምን በጀማዓ በጀማዓ ጥሩ ነው ነው የምንለው። ይሄ አሁን ፈርድ ላይ ነው። ጀማዓ የፈርድ ላይ ብቻ ነው የምናየው። ፈርድ የሚል እሺ وعن ابي هريره رضي الله تعالى عنه ከአቡ ሁረይራ የተዘገበ ሐዲስ أن رسول الله صلى الله عليه وسلم قال يا الله መላእክተኛ እንዲህ አሉ ምን አሉ ወለዲ ነፍሲ ቢየዲ ነፍሴን በእጁ በያዛት ጌታ እምልላችኋለሁ አሉ ነብዩ አለይሂ ሰላቱ ወሰላም ለቀደ ሐመምቱ በእርግጥ አስቤ ነበር አሉ ለቀደ ሐመምቱ አሰብኩ በእርግጥ አስቤ ነበር አሉ ነብዩ አለይሂ ሰላቱ ወሰላም ምን ሊያደርጉ አን አሙረ ላዝ ፈለግኩ አሉ ላዝ ላዝ አሰብኩኝ ቢሐጠብን ማገዶ ማለት ነው ፈዩሕተጠብ እሱ ሊሰበሰብልኝ አን ሰዎችን ላዝ ቃጣኝ አነሳሳኝ አሉ ውስጤ ግን አላደረጉትም። ይህን ሀሳብ ውስጤ መጥቶልኝ ነበር አሉ ግን አላደረጉትም። ግን አላደረጉትም። ብቻ ፍላጎታቸውን ነገሩ ነብዩ አለይሂ ሰላቱ ወሰለም። ለቀድ ሀመምቱ በእርግጥ ወስኝ አስቤ ነበር አሉ አን ላዝ ቢሐጠብን ማገዶ ፈዩሕተጠብ ማገዶ ሊሰበሰብልኝ ثم አሙረ ከዛ ላዝ ቢሶላቲ ስለ ሶላት ማለት ነው እዚህ እኔ መስጊዱን ለቅቄ ስል ፈዩአዘነ አዛን ሊደረግላት ለሃ ለዚች ሶላት አዛን ተደርጎላት ثم አሙረ ከዛ ላዝ ረጁልን አንድ የሆነን ሰው ፈያው እመናስ ሰዎችን እንድመራልኝ እንዳሰግድልኝ በእኔ ቦታ ሁኑ እና እኔ ልሄድ የት ثم ኡኻሊፍ ثم ኡኻሊፍ ከዛ እኔ ወደ ኋላ ልቀር ልሄድ ኢላ ሪጃሊ ወደ ሰዎች ወደ ወንዶች ልሄድ ላይሻሃዱነ ሶላተ ሶላተል ጀማዓ ወደማይመጡ ሰዎች ልሄድ ፈኡሐሪቀ አለይህም በላያቸው ላይ ላጋይባቸው بيوتهم ቤታቸውን ላቃጠልባቸው ያንን ማገዶ እንደ ነዳጅ ተጠቅመው ማለት ነው። ማገዶውን ላስለቅ ማገዶ ላስበስብ ቃጠኝ ማለት አሰብኩን አሉት ማገዶ ሰብስቦ እንጨት ሰብስቦልኝ ብዬ ካሰበሰብኩ በኋላ በሉ አዛን አድርጉና አንድ ሰው ይቀደምና ያሰግድልኝ ብዬ ቦታው ላይ ተክቼ እኔ ሶላተል ጀማዓ የሚቀሩት ሰዎች መንደር ሰፈር ገብቼ እላያቸው ላይ ቤታቸውን ላጋይ ፈለግኩኝ አሰብኩኝ አሉ ነብዩ عليه الصلاة والسلام። ወለዚ ነፍሲ ቢየዴ ነፍሴን በእጁ በያዛት ጌታ ይሁንብኝ لو يعلم أحدهم ይሄ ሶላተል ጀማዓ የሚቀረው <laughs> ለው ያዕለሙ አሐዱሁም አንዳቸው ቢያውቅ ኖሮ አነሁ የጅዱ እንደሚያገኝ አርቀን አጥንት ሰጠህ ሰሚለን ትንሽ ቅባት ያለባት አጥንት እንደሚያገኝ ቢያውቅ ኖሮ አው ሚርማመተይን ወይ ሁለት የጎድን አጥንቶች ይሄና ይሄ ማለት ነው ይላሉ። ቅልጥም ማለት ነው። ሁለት ቅልጥሞች እንደሚያገኝ ቢያውቅ ኖሮ ለሸሂድ አልኢሻ ኢሻ ሶላ ይመጣ ነበር አሉ ነው አለይሂ ሰላቱ ሱብሃንአላህ የሰው ልጅ ለዱንያ ጣዕም ምን ያክል እንደሆነ ኩኪስ ቢኖር እኔም አልቀርም ይሆናል። ሐዲሱን ልድገምላችሁ። والذي نفسي بيده لقد هممت። በእርግጥ አሰብኩኝ أن آمر ላዝ بحطب በማገዶ فيحتطب ሊሰበሰብልኝ ማገዶ ሰብስቡልኝ ብዬ እንዲሰበሰብልኝ ላዝ ሰለም ከዛ ثم آمر بالصلاة። ከዛ በሶላት ላዝ ፈዩአዘነ ላሃ አዛን እንዲደረግላት ከዚህ እሳቸው ለቀው ሲሄዱ ማለት ነው ሌላ ቦታ አዛን እንዲደረግላት አዝዤ ثم አሙረ ረጁለን ከዛ የሆነ ሰው ላዝ ምን እንዳደርግ ከየኡመናት ሰዎችን እንዲመራልኝ ኢማም ሆነ ይሄንን ካዘጋጀው በኋላ ከዛ የት ለሄዱ ማገዶን ይዘው ثم اخالف ከዛ ወደ ኋላ ልቀር ልሄድ ማለት ነው ኢላ ሪጃሊን ወደ ወንዶች ላይ ሸሃዱነ ሶላት ወደ ሶላት የማይሳተፉ ሰዎች ዘንድ ሂጄ ፈኡሐሪክ አለይህም ላቃጥልባቸው ላጋይባቸው ብዩተሁም ቤታቸውን ላቃጥል አሰብኩኝ አሉ። ሳያደርጉት ለምን ቀሩ? ነብዩ አለይሂ ሰላቱ ወሰላም ደካሞች አሉ፣ ሴቶች አሉ፣ ህፃናቶች አሉ፣ እንሰሶች አሉ። ለዚህ ብለው ነው እንጂ ለሰዎቹ አይደለም። ይህን ቃጣኝ ካሉ አሽረፈል ኸልቅ መአ ከውኒህ ረኡፈን ረሂማ አዛኝና ለሰው ልጅ እንስስብ ከመሆናቸው ጋር የሰውን ልጅ ማጋየትን ከተመኙ ቤቱን ላይ ላይ ማቃጠል ከተመኙ ካሰቡ ነብዩ ልብ ውስጥ ይሄ ከታሰረ ለአለው ሶላቱ ጀማዓ ዋጅባ ለዚህ ነው ወደ ዋጅብነት የወሰዱት። ወላሂ በጣም አጥጋቢ መልስ ነው። በጣም አጥጋቢ መልስ ነው። አጥጋቢ መልስ ነው። በጣም ይሆናል፣ መረጃ ይሆናል። ዋጅብ ነው ላለው ይበቃል። ነብዩ አዛይ ከመሆናቸው ጋር የሰው ልጅ ቤቱ ላዩ ላይ ማቃጠል ማለት ምን ማለት ነው? ሱብሃንአላህ እንደውም ራሱ ይኸው ግምት ምን ያክል እንደሰጡ ያን የሰው ልጅ የሆነ ነገር ጥቅም ካገኘ አይቀርም። ይሄ ግን ዱቤ ነው ክፍያው። ሰግዶ መመለስ ነው። ነገ ነው ደመወዙ የሚሰጠው። ዛሬ ላይ ዝም ብሎ ዱቤ ስለሆነ የሚሰራው ፊት ስለማያይ ነው አይደል? ነው ለዛ ነው። ወለዚ ነፍሲ ቢየዲህ ነፍሴን በእጁ በያዛት ጌታ ምንላችኋለሁ لو يعلم أحدهم አንዳቸው ቢያውቅ ኖሮ أنه يجد እንደሚያገኝ عرقا አጥንት سمينا ትንሽ ቅባት ያለው ማለት ነው። سمين ማለት ስጋው ዋናው የለም፣ ዋናው ስጋ የለም። ይሄ አጥንት ቅባት ያለው አጥንት በጣም መጣህ የማትዘልቀው ነው። በቃ በጣም ይጥማል፣ ያጓጓል። አጠግብም እኮ ያጓጓል። የራስህ ምራቅ ነው የምትመጣው፣ ግን ይጥማል። መረቁ ውስጡ ቅባት አለችው እያደረገ ይጥማና አው ሚርማመተች ወይ ሁለት ቅልጥሞች ሁለት ቅልጥም ሐሰነተይን ጥሩ ጥሩ የሆኑ ቅልጥሞች ጥሩ ጥሩ የሆኑ ቅልጥሞች እንደሚያገኝ ቢያውቅ ኖሮ ለሸሂድ አልኢሻ ኢሻ ይመጣ ነበር። ለምን ሲል ሱብሃንአላህ ነብዩ ናቸው እንደዛ አድርጌ ሰው ልጅ ገመት ምኑ አዎ ይሄንን ምን ብለዋል መሰላችሁ ከሶላተል ጀማአ አይወጅብም የሚሉት ሰዎች ራሳቸው ነብዩ ሰውን አዘው ሊሄዱ አልነበረም ወይ ያቃጠሉ ራሳቸው ከጀማዓ ቀሩ አይደለም ወይ ይሄ እንዴት ሊያደርጋሉ አይወጅብም ለማለት ራሱ ሊሄድ አድርገውታል ላለመውጀቡ ራሱ ይሄ ሐዲስ ራሱ ደሊል ነው አሉ ለምን ነብዩ ሰዎችን እንዲሰግዱ አዘው እሳቸው ቤት ሊያቃጥሉ ሊሄዱ ነበር ጀማዓ ተሰው አንድ ሰው ከጠመመ እኮ ምን ታደርገዋለህ? አይሆንም። እንደዛ ይባላል። ሌላ ስራ ሊሰሩ ነው ነብዩ ይሄዱ። ሌላ ስራ ሊሰሩ ትልቅ ነገር ሊሰሩ ነው የሄዱት ነብዩ አለይሂ ሰላቱ ወሰላም። አንደኛ ሶላተል ጀማዓን ብናየው ነብዩ አለይሂ ሰላቱ ወሰላም ጦር ሜዳ ላይ ጦር ሜዳ ጦር ሜዳ ማለት እኮ ሱብሃንአላህ ያጋጣሚ ሲከላለል ድረገን ይችላል አይደል? ተመልከቱ ጦር ሜዳ ላይ እንደዚህ ፊት ለፊት ጠላት አፈጦባቸው እየተታኮሱ ግማሽ ጀማዓ ይሰግዳል፣ ግማሽ ይታኮሳል። እዛ ግማሽ ይታኮሳል፣ እዚህ ግማሽ ይሰግዳል። አንድ ረካ ከነብዩ ጋር ሰግዶ ሁለት ሁለት ረካ ስለሆነ የሚሰግዱት አንድ ረካ ሰግዶ አንድ ለብሶ ይሞላና አሰላም ይሄዳል። ሌላዋ እዛ ስትታኮስ የነበረች ስትመጣና አንድ ረካ አብራ ከነብዩ ጋር ትሰግዳለች። እነዛ ደግሞ ይፋለማሉ። ሶላተል ኸውፍ ላይ ሱብሃንአላህ ሶላተል ጀማዓ ወላሂ ሶላተል ኸውፍ ላይ እንኳን አልቀረም። እንደው ሶላተል ጀማዓ ኡዝር ቢኖረው ጅሃድ ላይ ኡዝር ይኖረው እነሱ ፈርድ ማሳለፍ አይደለም ሶላተል ጀማዓ እየተተካኩ ነበር የሚሰግዱት ቦታው ላይ ይህንን ያዩ ነው በቃ ሶላተል ጀማዓ ዋጅብ ነው የሚለውን አውላ የሚያደርጉትን ለዚህ በጣም ደግሞ ያፈልጋል ወአንሁ ረዲየላሁ ተዓላ አንህ ለወንድ ለወንዶች ነው ለሴቶች አይደለም እ እ በጣም ሙአከል ለሙአከልነት ይጠቅማል። እነሱ ተለምዷቸው ስለሆነ ለሙአከልነት በጣም ለማጠናከርና ትኩረት ለመስጠት የተደረገ ጥረት እንጂ ጭራሽ ዋጅብነት ደረጃ አይሄድም። ሙፋደላ አያመጡም ነበር ነው ሌላ وعنه አሁንም ከራሱ ከሰሐቢይ አይ عن أبي هريرة ማለት ነው ከአቡ ሁረይራ ከራሱ رضي الله تعالى عنه قال رسول الله صلى الله عليه وسلم ነብዩ عليه الصلاة والسلام እንዲህ ብለዋል أثقل الصلاة ከሶላት ሁሉ እጅግ ከባዱ على المنافقين በሙናፊቆች ላይ ከባዱ ሶላት አሉ ሶላቱ ዒሻ ወሶላቱ አልፈጅር የሱብሂ ሶላትና የዒሻ ሶላት እጅግ በጣም ይከብዳቸዋል በጣም ይከብዳቸዋል አሱር ላይ ተላወል ይኖራሉ ዙሁርም ላይ እንደዚሁ ይታያል ቀላል ነው መብራት ብርሃን ስላለ ሱብሂና ላይ ዒሻ ላይ ነው የሚጠ አስቀል ነው ይከብዳል ይከብዳል። ስለዚህ ተኙ ተኙ ነው የሚላቸው በዛው ማለት ነው። وعنه رضي الله تعالى عنه قال أفضل الصلاة كصلاة كل كباد على المنافقين ላይ صلاة العشاء وصلاة الفجر እነዚህ ሶስቱ ሁለቱ ጊዜዎች ናቸው። የሙናፊቆች ማበጠሪያ ናቸው። ወለው ያዕለሙነ ቢያውቁ ኖሮ ማፊህማ በሁለቱ ጊዜያት ውስጥ ያለውን ቢያውቁ ኖሮ ዒሻና ሱብሒ ላይ ለአተውሁማ በመጡ ነበር። ወለው ሐብወን እንደ ህፃን ምን እያደረጉ እየዳፉ ይመጡ ነበር እየዳፉ ይመጡ ነበር ማለት ነው። እንደዚህ በእጅና በጉልበት መጓዝ ማለት ነው። ሐብወ ማለት ሐብወን እንኳን ቢሆን በሽተኛው ነው ቆመው መሄድ ባቅታቸው ወለው ሐብወን እንደ ህፃን ይመጡ ነበር እየዳፉ ማለት ነው። ሐብወን ሐዲሱ ሙተፈቅ ዐለይህ ነው። ያለ ሌላ እንትና ልንገራችሁ ማጃአ ፊ ሰሂህ ሙስሊም የመጣ ማለት ነው። የአብደላህ እብን መስዑድ ይበቃል። አብደላህ እብን መስዑድ ረዲየላሁ ተዓላ አንሁ ቃል እንዲህ ይላሉ መንሰረሁ ሰረሁ አየልቀ አላህ ገደን ሙስሊመን ነገ ከአላህ ጋር ሙስሊም ሁኜ ልገናኝ ያለ ሰው ፈሊሰሊ ሀዚህ ሰለዋት አልኸምስ እነዚህን አምስት ወቅት ሶላቶች ይስገዳቸው። ሐይቱ ዩናዳ ብህነ ጥሪ የሚጠራበት አዛን የሚደረግበት ቦታ ይሄድና ይስገዳቸው። ፈላሁ አላህ ሸረአ ለእናንተ ደንግጓል፣ ቀርጾላችኋል። ሱነነል ሁዳ የመመሪያን ሱና ሱነንን ሁዳን አላህ ቀርጾላችኋል። ወኢነሁነ እነዚህ አምስት ወቅት ሶላቶች በጀማዓ መሰገዳቸው ሚን ሱነኒል ሁዳ ከመመሪያው ሱናዎች ናቸው። ወኢነኩም አለ አብደላህ ብን መስዑድ ታላቁ ሰሐቢይ ነው። ወኢነኩም እናንተ አላቸው ለው ሶለይቱም ብትሰግዱ ፊ ቡዩቲኩም እቤታችሁ ሶላታችሁን ከሰገዳችሁ ከማ ከማ ሰላ ሀዘል ሙተኸልፉ ፊ በይቲ ይሄ ወደ ኋላው ቀርቶ እቤቱ እንደሚሰግደው ሙናፊቅ እናንተም እቤታችሁ ከሰገዳችሁ አሉ አሉ አብደላህ እብነ መስዑድ ለተረክቱም ተዋችሁ ሱነተ ነብይኩም የነብያችሁን ሱና ተዋችሁ ወለው ተረክቱም ከተዋችሁ ደግሞ ሱነተ ነብይኩም የነብያችሁን ሱና ከተዋችሁ ለዶለልቱም ትጠማላችሁ አለ አሁንም ቀጠለ አብደላህ እብነ መስዑድ ወለቀድ ረአይቱና እኔ ራሳችንን እኛን ሶሐቢዮችን አይቻለሁኝ ይላል ወማ የተከለፉ ወደኋላ የሚቀር አልነበረም አንሃ ከጀማዓ ወደኋላ የሚቀር አልነበረም ኢላ ሙናፊቁን ሙናፊቅ እንጂ መዕሉሙ ኒፋቅ ኒፋቁ የታወቀለት የወጣለት ሰው ብቻ ነበር ሶላተል ጀማዓ የሚቀርብ ወለቀድ ካነ ረጁሉ አንድ ሰው ነበር በእኛ ውስጥ ላል በሰሐቦች ዩእታ ቢሂ ተይዞ ይመጣ ነበር ዩሃዳ ተደግፎ በይነ ረጁለይን በሁለት ሰዎች መካከል እንዲህ ተደግፎ ይመጣ ነበር። መስጊድ ያመጡት ነበር። ሀታ ዩቃመ ፊሶፍ አንድ ሰው ሶፍ ላይ ያስቀምጡት ነበር። ስለዚህ የነብያችን ሱና ነው። የነብያችሁን ስና ከተዋችሁ ተጠማላችሁ ሶላተል ጀማዓን አጥብቃችሁ ያዙ፣ የሙናፊቆች ምልክት ነው ብሎ ነግሮናል። ነገ የቀረውን እንቀጥላለን إن شاء الله። አዳው ቢላሂ ተውፊቅ። السلام عليكم ورحمة الله وبركاته። የሴቶች ዳዕዋ ስላለን